ሀጅ እህራም ሲደረግ የራሱ የሆነ ኢህራም ቦታ ተዘጋጅቶለታል እያንዳንዱ ማለት ነው። ዓለም ላይ ያለ ሁሉ የተዘረዘሩ የእህራም ቦታዎች አሉ ለተመደቡትና ከዛም በኋላ ላሉት የኢህራም ቦታ የሌላቸው ደግሞ የት እንደሚያህርሙ እንመለከታለን። ባቡል መዋቂት መዋቂት የኢህራም ቦታ ወይም የኢህራም ጊዜ ሁለቱንም ይዛል። የኢህራም ጊዜ ሀጅ የኢህራም ጊዜ የሀጅ ወራቶች ምን ምን ናቸው ብለን ነበር? ሸዋል፣ ዙልቀዒዳና ዙልሂጃ አስሩ ቀናቶች ማለት ነው። ሀጅ በእነዚህ በሁለት ወር ከአስር ቀን ውስጥ ነው የሚካሄደው። ሀጅ ማለት ነው በሁለት ወር ከአስሩ ቀን ውስጥ መካከል ጊዜው ይሄ ነው። መዋቂት ለቦታ ሲሆን ደግሞ እንመለከት ሀጅ እህራም ቦታ አንድ ሰው ሀጅ ለማድረግ ሲፈልግ ዝም ብሎ ተነስቶ መሄድ ብቻ ሳይሆን ኢህራም የሚያደርግበት ቦታ አለ። ለበይከ ለበይከ አላሁመ ለበይክ ለበይከ ቢልሐጅ ወልዑምራ ሐጅና ዑምራን ወይም ደግሞ ለበይከ ቢልዑምራ ወይም ለበይከ ሐጅን ብሎ ሀጁን ኢህራም ሲያደርግ የሚያደርግበት ቦታ አለ። ያን ቦታ ነው የምንቀረው። አን ኢብኑ አባስ ረዲየላሁ ተዓላ አንሁማ አነ ነቢይ ሰለላሁ ዐለይሂ ወሰለመ የአላህ መላክተኛ ወቀተ ቦታ መደቡ ለአህሊል መዲና ለመዲና ሰዎች ቦታ መድበውላቸዋል። ዘልሑለይፋ ዘልሑለይፋ የምትባለዋን ቦታ ነብዩ አለይሂ ሰላቱ ወሰላም መድበዋል፣ ለመዲና ሰዎች ማለት ነው። ዘልሑለይፋ የሚባለው ቦታ ላይ ሂደው ነው ሐጅ ኢህራም አድርገው እንደገና ወደ መካ የሚሄዱት። ሐጁን ከመዲና ሲወጡ አይደለም ኢህራም የሚያደርጉት ዘልሑለይፋ ላይ ከሄዱ በኋላ መስጂድ አለ። እዛ አካባቢ ረካዓትን ከሰገዱ በኋላ ለበይከ ቂራንም ይሁን እስራድም ይሁን ተመቱዕም ይሁን ኢህራም ያደርጋሉ። ሶስት አይነት የሐጅ ኢህራም አደራረጎች አሉ። ለበይከ ቢልሐጅ ከሆነ ሐጅ ብቻውን ይሆናል። ለበይከ ቢልሐጅ ወልዑምራ ከሆነ ቂራን አጣምሮ በአንድ ላይ ማድረግ ይባላል። ይሄ ሐጅና ዑምራ ለበይከ ቢልዑምራ ብቻ ካለ ደግሞ ተመቱዕ ይባላል። ተመቱዕ ይባላል። ዑምራ ብቻ አህርሞ አንድ ሰው ወደ መካ የሚሄድ ከሆነ ምን ይባላል? ይሄ ባይሆን በሐጅ ወራት ነው መሆን ያለበት። በሐጅ ወራት በሸዋል በዙልቀዒዳ እስከ እስከ ዙልሕጃ አስር ቀን ድረስ ባለው በሁለት ወር ክልል ውስጥ አንድ ሰው ለበይከ ቢል ዑምራ ብሎ ኢህራም ካደረገ ምን ይባላል? ይሄ ሙተመቲዕ ይባላል። ሙተመቲዕ እንደገባ መካ የዑምራውን ስራ ብቻ ይሰራና እዚህ መካከል ላይ ምን ያደርጋል? ይፈታል ማለት ከኢህራምነቱ ነፃ ይሆናል። ከዛ የሐጅ እንትን ሲገባ በስምንተኛው በስምንተኛው ቀን ማለት ነው በዙል ሒጃ ስምንተኛው ሐጅን አህርሞ እንደገና የሐጅን process ይከተላል። ሐጅ እስከሚሰራ ድረስ ዑምራን ሰርቶ እዚህ መካከል ነፃ ይሆናል። ነፃ ይሆናል እናያለን ኢንሻአላህ በቃ ቦታ ላይ ያው እዙ ቀጥሎ ስለሚመጣላችሁ وقت لأهل المدينة ለመዲና ሰዎች ነብዩ عليه الصلاة والسلام ቦታ የኢህራም ቦታ መድበዋል። ዘልሑለይፋ ዘልሑለይፋ የሚባልን ቦታ መድበዋል። ولأهل الشام ለሻም ሰዎች ደግሞ አልጁህፋ ጁህፋ የሚባልን ቦታ መደቡ። ወለአህሊ ነጅድን ለነጅድ ሰዎች ደግሞ ቀርነል መናዚል የሚባለውን ቦታ አዘጋጁ መደቡ። ወለአህሊ የመን ለየመን ሰዎችና ከየመን በኋላ ላሉት ሰዎች የለምለም የለምለም የሚባለውን ቦታ መደቡ። ዙሪያውን ከበቡት። እንደዚህ መካ ዙሪያው ዙሪያውን የታጠረችው በምስራቁም በምዕራቡም በደቡቡም በሰሜኑም ኢህራም ቦታ አለ። ከዛ በኋላ የሚመጣ ወይ በሁለቱ መካከል ነው ወይ በአንዱ ላይ ነው የሚመጣው። ስለዚህ ምን ይላል አቅረብ ወደሆነ ሀጅ ኢህራም ያደርጋል ማለት ነው። ለምሳሌ እኛ ኢህራም ቦታ የት ነው ይባል የለምለም ነው። በየመን ላይ ነው የምንሄደው የለምለም ላይ እንደርሳለን ማለት ነው። አንድ በሁለቱም በቀርነል መላዚና በየመን መካከል ላይ የሚሄድ ሰው ቅርብ ወደ ሆነው ኢህራም ማድረግ ነው። በሁለቱ መካከል ሲሄድ ወደ አንዱ መቅረቡ አይቀርም ማለት ሲያልፍ ማለት ነው በሁለቱ መካከል እሺ وقت لأهل المدينة ለመዲና ሰዎች የህራም ቦታ አዘጋጁ። ዘልሁለይፋ ዘልሁለይፋን መደቡ። ለያል ሻም ለሻም ሰዎች ደግሞ الجحفة ጆህፋ የሚባልን ቦታ መደቡላቸው። ለሻም ሰዎች ሶሪያና ዮርዳኖስ፣ ሊባኖስ አካባቢ ሻም ምድር ይባላል እነ ፓለስቲን። ወለአህሊ ነጅድ ለነጅድ ሰዎች ቀርነል መናዚል ቀርነል መናዚል የሚባለውን ቦታ አዘጋጁ መደቡ። ነብዩ አለይሂ ሰላቱ ወሰላም ወለአህሊ የመን ለየመን ሰዎች የለምለም የለምለም የሚባለውን ቦታ ሁነ አሉ ከዛ ቀጠሉና ነብዩ አለይሂ ሰላቱ ወሰላም ነብዩ ናቸው አይደለም መደቡት ሁነ እነዚህ አሁን የቆጠር ናቸው ዘልሁለይፋ ለመዲና ጁሕፋ ለሻም ሰዎች ቀርነል መናዚል ለነጅድ ሰዎች የለምለም ለየመን ሰዎች ሁነ እነሱ ለሁነ ለተመደቡላቸውና ወሊመን አታ አለይህነ በእነሱ ላይ ለመጣ በእነሱ ላይ ለመጣ ለምሳሌ የኛ plane ሶሪያ ሄዶ ከሶሪያ የሚበር ከሆነ የትነ ነው ኢህራማችን ቦታ የሚሆነው ማን ይሆናል ማለት ነው ጆፋ ነው የሚሆነው ማለት ነው። هن እነዚህ ሀገራቶች አሁን የተመደቡት ቦታዎች لهن ለተመደቡላቸው እና ولمن أتى ለመጣ عليهن በእነዚህ በኢህራም ቦታዎች ላይ ለመጣ من غيرهن ከሌላ ሀገር ማለት ነው። ግልጽ ነው አይደል? ገብቷችኋል? ሚመን አራደል ሐጅ አውል ዑምራ ሐጅን ወይ ዑምራን አስቦ በእነዚህ ሀገሮች ላይ ለመጣም ሰው ይሆናል ማለት ነው። እነዚህ የተቆጠሩ ሁነ እነዚህ የቆጠርናቸው ሀገራቶች ለሁነ ለእነዚህ ለተመደቡላቸውና ለተመደቡ ሀገራቶች እና ወሊመን አታ ለመጣ አለይህነ በእነዚህ ሀገራት ላይ ወይንም በእነዚህ በኢህራም ቦታዎች ላይ ለመጣም ይሆናል። ምን አስቦ ለመጣ ሚመን አራደል ሐጀ አውል ዑምራ ሐጅን ወይ ዑምራን ወይ ሁለቱንም አስቦ ለመጣ ሁለቱንም አስቦ ለመጣ ለንግድ በዛ የመጣ የግድ ኢህራም ያድርግ አይባልም። ወላኪን ባዕዱል ዑለማ መካ የሚሄድ ሰው ኢህራም አድርጎ መሄድ አለበት ብለዋል። የሚሄድ ሰው አንድ እዛ ሚመን አራደል ሐጀ አውል ዑምራ ለመጣ ሰው በእነዚህ በሚቃቶች ላይ ሲያልፍ ኢህራም አድርጎ ያልፋል ማለት ነው። ተግባባን? አዎ በገባበት ወሊመን አተ አለይህነ እነዛ ሀገራቶች ላይ ወይም ደግሞ በማን ላይ በመጣ በኢህራሙ ቦታዎች ላይ በመጣ ለመጣ ሰው ማለት ነው። አልገባሽ መሰለኝ ነገር ሲያርፍ ነው plane ኡ ላይ ሆኖ ሳይሆን ሲያርፍ መሬት ላይ ሆኖ ነው ጋር የሚገኘው ይላሉ። አልፎ ከሄደ ከባህሩ ከወጣ በኋላ plane ላይ ሆኖ ሊናገሩ ይችላል። እዚህ ላይ ኢህራም አድርጉ፣ የለምለም ጎን ደርሳችኋል ይሏቸዋል። እንደው ሹፌሩ ራሱ ይናገራል። እንደውም በሀጅ ጊዜ እኮ ይነገራል ይነገራቸዋል። ደርሳችኋል እዚህ ቦታ ላይ ቃይዳ መመሪያ አለ። ምንም አይጨናንቅም። ዋናው ግን አሁን የኢህራማችን ቦታ የት ነው የሚለው ነው። ለመዲና ሰዎች ዘልሁለይፋ፣ ለሻም ሰዎች ዙሕፋ፣ ለነጅድ ሰዎች ቀርነል መናዚል፣ ለየመን ሰዎች የለምለም። ሁነ እነዚህ አሁን የቆጠርናቸው ሀገራቶች ዘልሁለይፋ፣ እነ ዙሕፋ፣ እነ ቀርነል መናዚል፣ እነ የለምለም ሁነ እነሱ ለሁነ ለነዙ ለተመደቡላቸው ሀገራትና ወሊመን አታ አለይነ በእነሱ ላይ ለመጣ ምን ገይሪህነ ከሌላ አገር ማለት ነው ያልተመደበለት ሀገር ያልተመደበለት ሀገር ለእያንዳንዱ ከኋላው አለ ከኋላው ሀገር አለ ለእንትና ሰዎች ከተባለ ለሶሪያ ሰዎች ማን ተመድቦላቸዋል ተባለ? ለሻም እ ጆፋ ተብሏል አይደል? ከሻሙ አላ ትክክል ያለ ወይንም ደግሞ በጆፋ ትክክል የሚመጣ ሁሉ ጆፋ ላይ የሐረም ይመጣል ማለት ነው። ያልፋል። በቃ አጠቃላይ አገሩ ሁሉ ተዳርቷል በኢህራም ለተመደቡላቸውና በእነሱ ላይ ለመጣ አሁን የምትጠይቁኝ የቱን መሰላችሁ? የምትጠይቁኝ የአጋጣሚ እነዚህ ሀገራቶች ዙሪያውን ተመድበዋል። ከዚህ ክልል ውስጥ የሆነ ወደ መካ ቀረብ ያለ ይሄ ምክንያቱም እነዚህ ሀገራት አሁን የተመደቡት ሀገራቶች ከመካ ውስጥ ናቸው፣ ርቀው የሚገኙ ናቸው። በጣም በብዙ ርቀት እዛ መካ አካባቢ ያሉት ሰዎች ደግሞ እዛው መካ ነው የህራማቸው ቦታ ኢህራም ቦታ አይሄዱም ማለት ነው። አይውም ወመን ካለ የሆነ دون ذلك ከዚህ ውጭ የሆነ ከሚን ሐይቱ አንሻአ ከዛው ከተነሳበት ኢህራሙን አድርጎ ይሄዳል። ومن كان دون ذلك ከዚህ ውጭ የሆነ ወይም ከዚህ ቀረብ ያለ ወደ መካ ቀረብ ያለ አገር ያልተመደበለት ሲመጣ ወደ ኋላ ሄዶ የሐጅ ቦታ ፈልጎ በሱ ትክክል ያለ የሐጅ እህራም ቦታ ፈልጎ እራም ያድርግ አይባል ምንዱ ዛሊክ ከሆነ ማለት ነው ከሚን ሐይቱ አንሻአ ከዛው ከተነሳበት ቦታ ሐጅን ያህርማል ሀታ አህሉ መካ ራሱ የመካ ሰዎች ሚን መካ እዛው መካ ላይ ነው የሚያደርጉት። የኢህራም ቦታ ያላቸውም እዛው አካባቢ ስለሆነ ከነሱም ዙሪያ ያለው እንደዚህ ውጭ ላይ ከኢህራም ማድረጊያ ውጭ ያሉ ሰዎች በኢህራምና በኢህራም መካከል ያሉ በባህር ላይ የሚመጡም እዛው ምን ሀይቆን ይሻል በባህር ላይ እዛው ጅዳ ድረስ በእንትን የሚመጡ አሉ። በባህር ላይ የፓኪስታን እና የህንድ ሰዎች በባህር ላይ በመርከብ የሚመጡ ሰዎች ላይጣጡ ይችላሉ። እዛው ጅዳ ድረስ ምንም ነገር የለም፣ ባህር ነው። ወደብ ስለሆነ ማለት ነው። እዛ ከደረሱ በኋላ ቃማቸውን ያደርሳሉ ወይም ደግሞ እዛው ከተነሱበት ሐዲሱ ሙተፈቅ አለይህ ተጓተነ ገብቷችኋል እሺ ዘልሁለይፋ የሚባለው ለመዲና ሰዎች የተመደበው ከመስጂድ ነበዊ ከነብዩ መስጂድ 13 ኪሎ ሜትር ርቀት ላይ ይገኛል ከነብዩ መስጂድ ከመካ ደግሞ 420 ኪሎ ሜትር ርቀት ላይ ትገኛለች ዘልሁለይፋ የምትባለው የመዲና ሰዎች ሐጅ የሚያረሙበት ቦታ ከመዲና ከመስጂዱ ጀምሮ ሲለካ ነው። ከመዲና ከከተማው ጫፍ ሳይሆን ከመስጂዱ ጀምሮ ሲለካ ዘልሁለይፋ የምትባለው የመዲና ሰዎች የሚያርሙባት 13 ኪሎ ሜትር ርቀት ላይ ከመዲና ከመካ ደግሞ 420 ኪሎ ሜትር ርቀት ላይ ትገኛለች። ይሄ አብዓዱል መዋቂት ከተመደቡ የሐጅ ኢህራም ቦታዎች ሁሉ በጣም ርቋ ለመካ ዘልሁለይፋ የመዲና ሰዎች የሚያርሙባት ቦታ ናት። 420 ኪሎ ሜትር ርቀት ላይ ይሄ ሚቃቱ አህል መዲና ወመን አታ ምን ጠሪቂሂ ለመዲና ሰዎችና በእሷ ላይ ለመጣ ሁሉ ትሆናለች። ለመዲና ለዛች ክልል ብቻ አይደለም የምትመደብ ወሊመን አታ አለይህ ለሁ ሁነ ለሁነ ወሊመን አታ አለይህን ብለናል። ይሄ ግልጽ ማለት ገብታችኋል። ጁህፋ የምትባለው ደግሞ ቀርየቱን አሚራ መሐፋ ሚን መሐፋት الحاج بين الحرمين በሁለቱ ሐረመይን መካከል የሐጃጆች ማረፊያ በመባል ትታወቃለች። ثم جحفت حصيون ጎርፍ መጥቶ ወስዷታል። ጁህፋ ማለት የተጠራረገች ጎርፍ የወሰደው አካባቢ ኸራብ የሆነ የእንትን ሀገሩ የተራረሰ ለማለት ተጠቅመውት ነው ይላሉ። ለማንኛውም ከመካ ዘልሑ ጁህፋ የሚባለው ከመካ 208 ኪሎ ሜትር ርቀት ላይ ትገኛለች። ከመካ ከመካ 208 ኪሎ ሜትር ርቀት ላይ ትገኛለች። ገብቷቸዋል እ ቀርነል መናዚል የሚባለው ቀርነል መናዚል የሚባለው ከመካ 78 ኪሎ ሜትር ርቀት ላይ ይገኛል። ከመካ 78 ኪሎ ሜትር ርቀት ላይ ይገኛል። ከመካ ቀርነል መናዚል የሚባለው የነማን ሰዎች ነበር? ቀርነል መናዚል ለማን ሰዎች ነበር? ለነጅ ለነጅድ ሰዎች ነው አይደል? ራቢዕ እዛው ቦታ ላይ የተመደበ አለ። ራቢዕ ወተብዑዱ አን መከተል 186 ኪሎ ሜትር ርቀት ላይ ትገኛለች። ራቢዕ የምትባለው ቦታ እሷ ራሱ የት ነው የምትገኘው? ፊሽማሌ አልመምለከት አልዓረቢየት ሰዑዲያ በሳውዲ አረቢያ በስተሰሜን ግዛት በኩል የምትገኝ ናት። ወሳኢል አልመምለከተ ሽማል ኢለል አቀባ በመካ በስተሰሜን ባህር ዳርቻ አካባቢ ላይ የምትገኝ ቦታ ናት። ወይሕርሙ ሚንሃ ቡልዳኑ ኢፍሪቅየ ሽማሊያ ሰሜን አፍሪካውያንም በዛ ላይ ነው ኢሕራም የሚያደርጉት። ወልገርብያ ምዕራብ አፍሪካም እዛው ላይ ነው ኢሕራም የሚያደርጉት። ራቢር ወይንም ቀርነል መላዚል ውስጥ የምትገኝ ናት። ሰሜን አፍሪካዎች እዛ ላይ ናቸው። ሰሜን አፍሪካ እነማን ናቸው? እነ ግብጽ፣ እነ ሞሮኮ፣ እነ ገርብ ናቸው። ሞሮኮ ገርቦች ናቸው። ምዕራብ ምዕራብ ምዕራቡ ነው የሚባሉት። ሰሜን ናቸው። እሺ ሰሜን አፍሪካዎች የአረቦች ናቸው መሰለኝ ብዛት ሰሜን አፍሪካዎች እነሱ ናቸው። አንድ ቡልዳኑ ኢፍሪቅ የሽማልያ ወልገርብያ ምዕራብ አፍሪካም እንትን ሰሜን አፍሪካም እዛው ላይ ኢህራም የሚያደርጉ ሊባኖስም ሶሪያም አንዳንድ ጊዜ እዛ ነው። ወልኡርዱን ወፍልስጢን እዛው ላይ ይመጣሉ። ብዙ ጊዜ ያጋጥማቸዋል። ስለዚህ እዛም ይሄዳሉ ማለት ነው። አቅርብ የሆነች ራቢቀን ራቢቀን ይጠቀማሉ። አንዳንድ ጊዜ ራቢቀን የምትባለዋን ይጠቀማሉ። ራቢቅ የምትባለው ማን ውስጥ የምትገኝ ናት? ራሷ ጆፋ ውስጥ ነው የምትገኘው። ቀርነ መናዚን አልኳችሁ ቀረ መናዚል አይደለም ጆሃ ውስጥ ነው የምትገኘው። ጆሃ ማለት ለማን ሰዎች ናቸው ብለናል? ለሻም ሰዎች ነው አይደል? ለሻም ሰዎች ነው ጆሃ። ጆሃ ውስጥ ራቢቅ ብለው አንዳንድ ገልጸዋታል። ጆሃ የሚባለው ተጠራርጎ ስለተወሰደ ስሙ ጠፍቷል። በአሁን ሰዓት ራቢቅ ተብሎ ነው የሚጠራው። ራቢቅ ራቢቅ ይሏታል። በአሁን ሰዓት ጎርፍ ወስዶታል አካባቢውን። ሰፈር ነበረ፣ መንደር ነበር፣ ከተማ ጎርፍ እንዳለ ጥርግርግ አድርጎ ወስዶ ፈራርሷል። የለም መኖሪያ ማንነት አሁን ያንን ጆፋ የሚባለውን ቦታ ትተው ራቢቅ የሚባለው አካባቢ እዛው ክልሉ እዛው ጆፋ ክልሉ ውስጥ ራቢቅ የሚባል አካባቢ ላይ ነው ኢህራም የሚደረገው። ራቢቅ ብለውታል። ጆፋ ማለት ነው ራሱ። ጆፋ ላይ ማን ያህርማል? ሰሜን አፍሪካ፣ ምዕራብ አፍሪካ፣ እነ ሶሪያ፣ ዮርዳኖስ፣ ሊባኖስ፣ ፓለስታይን እነዚህ ማለት ነው ኢህራም ያደርጋሉ። ቀርነል መናዚል የሚባለው ደግሞ 78 ኪሎ ሜትር ርቀት ላይ የሚገኝ ነው። ተመካ ብያችኋለሁ። ከመካ እየገባች ነው። ከጎንም ጀምሮ ስለሽ ማለት ይችላል ምኑ የኢህራሙ የኢህራሙ ኢህራም ሲያደርግ ይለብሳል። ኢህራም ሲያደርግ መልበስ አለበት። ኢህራም ሲያደርግ ልክ ሶላት ሲገባ አውረትን መሰተር እንዳለበት ኢህራም ስታደርግ የኢህራምህን ልብስ ተለብሳለህ። ሙህሪም መራቅ ያለበትን ሁሉ ከበታይም ጀምረህ ነው የምትርቀው። ولكن አሁን ልክ እንትን ኤርፖርት ስትደርስ ነው ልብስህን አውላልቀህ የኢህራም ልብስ የምንለብሰው እዛ ላይ አታውልቅም ነው ምን ነው አንድ እዛ ይነገርሃል የለምለም ስትደርስ ወይም ደግሞ በየለምለም ላይ አይደለም የምንሄደው ካሉ ሚመን አንሻ ከዛው ከተነሳበት ቦታ ኢህራም አድርግ ብለው ሪፖርት ላይ ያስደርጉ ይችላሉ። ወላኪን እኛ በማን ላይ ነው የምንመደበው? በየለምለም ላይ ነው እኛ የምንሄደው። የለምለም ወሊመን አታ አለይህነ ማለት ነው። የለምለም የምትባለው ይቃሉ አለምለም አለምለምም የለምለምም ትባላለች። ሱካኑ ትልቀል ቀሪያ አልአን የቁሉን ለምለም ወፊህ ብዕር ትሰመ ሰዕድያ ንስበቱን ለምርአቴን ሐፈረታ ትሰማ ፋጢመቱ ሰዕድያ የምትባል ሴት የቆፈረቻት ጉድጓድ ነበረች። ሳዕዲያ የሚባል ቦታ ስም ራሱ ሰጥተውታል። አሁን ይሄ እነዚህ የምንጠራቸው ሀገራቶች በአሁን ሰዓት የሆነ ስያሜ ያላቸው ሌላ አካባቢው ጠፋና ድሮ ይሄ በነብዩ ዘመን የነበረ ስም ነው። አሁን ላይ የሆነ ስያሜ ያለው ለምሳሌ አሁን ባስራ ሲባል እኮ በአማርኛ ባስራ ይባል ማለት ባዝራ ብለው የሆነ ነገር ነው የሚለው ቀየር ይደረጋል የሆነ አሁን ደግሞ አካባቢው አካባቢው ስም ሳይሆን የለለም የሚባለውን እንትን ሳዕድያ የምትባለውን ሳዕድያ ብለው ጠርተውታል። ብዕሩ ሳዕድያ ይለዋል። ብዕሩ ሳዕድያ ብዕሩ ሳዕድያ የት ነው የምትባለው? የለምለም ውስጥ ያለች የሆነ ሴት የቆፈረችው ጉድጓድ ምንጭ ቦታ ነው። በሱ ተሰርቷል። አሁን አካባቢ ሸራ የሚደረገው እዛ ቦታ ላይ ነው። ትልቅ ወንዝ ነው ጅረት ወየለምለም ዋዱን ዐዚሙን የለምለም ማለት ረጅም ወንዝ ነው። ዐዚሙ የንሐድሩ ምን ጅባል ሱራ ኢላ ቲሃማ ከላይ ከንትን ከሳዑዲ አረቢያ ከንትኑ ክልል ጀምሮ የመንን አቋርጦ ስም የተቦክሲል ባህር አልአህመር ቀይ ባህር ውስጥ ይቀላቀላል። ከላይ እስከታች ድረስ ስሙ የለምለም ነው። አንድም ወንዝ እንደዚህ አይነት ስም ያለ የለም። ከላይ የሆነ ስም አለው፣ መካከል ላይ የሆነ ስም አለው፣ ጫፍ የሆነ ስም አለው። የለምለም የሚባለው ግን ከመጀመሪያው እስከ መነሻው ድረስ የለምለም ነው ስሙ። ያ መሰል የመን ምን በፈተል ጀኑብያ ተብዕዶ አመካ መሳፋ 120 ኪሎ ሜትር ርቀት ላይ ይገኛል። ለማንኛውም እነዚህን አውቀናል። ይሄ ጠቅላይ አነጋገር ነው። ግልጽ ነው አይደል? وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ወቀተ ለአህሊ العراق ለኢራቅ ሰዎች መድበውላቸዋል። ዛተ ዒርቅን ዛተ ዒርቅ ተመድበውላቸዋል። ረዋሁ አቡ ዳውድ ወነሳኢ ነብዩ አለይሂ ሰላቱ ወሰላም ዛተ ዒርቅ የሚባለውን ቦታ መድበውላቸዋል። መጀመሪያ ቀርነል መናዚል ላይ ነበር የሚሄዱት። ቀርነል መናዚል ለነጅድ ሰዎች ነበር። በነጅድ ሰዎች ላይ ለመምጣት አይመቻቸውም ኢራቆች በነጅድ ላይ ለመምጣት አልተመቻቸውም። መጨረሻ ላይ ቀርነል መናዚል ለነጅድ ሰዎች ነው። እኛ ግን ዙረን ነው የምንመጣው፣ ዙረን ነው የምንመጣው። ይሄ ምስራቅ እንትን ጀኑብ ደቡብ ነው የሚገኘው። ኢራቆች ደግሞ ወደ መካ ሲመጡ በምስራቅ ሰሜን በኩል ነው የሚገቡት። ስለዚህ ምንም አልተመቻችልንም ሲሏቸው በቃ በነጅድ ላይ መምጣታችሁን ለነጅድ ሰዎች ኢራቅ እንትን ቀርነል መናዚል ለነጅድ ሰዎች ነበር። ኢራቆችም ቀርነል መናዚል ነበር የተደረገላቸው። ለምን በነጅድ ላይ ነውና ኢህራም አድርጋችሁ ነበር የተባለ። ምንም አልተሳካልንም፣ አልቻልንም አሏቸው። መጨረሻ ላይ ነብዩ አለይሂ ሰላቱ ወሰላም በቃ ዛቱ ዕርቅን ተጠቀሙ አሏቸው። ዛቱ ዕርቅን ዑመርም ራሱ አድርጎታል። ዛቱ ዕርቅን ወቀተ ለአህሊ ልዕራቅ ዛተ ዕርቅን አድርገውላቸዋል። ረዋሁ አቡ ዳውድ ወነሳይ ወአክሉ ዕንደ ሙስሊም ሙስሊም ዘንድ አለ የዚህ መሰረቱ ምን ሐዲስ ጃቢር ረዲየላሁ ተዓላ ከጃቢር የተዘገበ ሐዲስ ኢላ አነ أن رواية شك في رفعه إلا أن راويه ዘጋቢ ወሐዲስ ዘጋቢ ሸከ في رفعه ሐዲሱ መርፉዕ ይሁን መርፉዕ አይሁን ተጠራጥሯል وفي صحيح البخاري بخاري ላይ በተዘገበ أن عمر عمر ራሱ هو الذي وقت ذات عرق ذات عرق የምትባለዋን ቦታ ለኢራቅ ሰዎች የኢህራም ክልል ይሁን ብሎ ያለው ማን ነው? ዑመር ነው ይላሉ። ዑመር ነው ያደረገው እንጂ ነብዩ ነብዩ አይደሉም እያሉ እያለ ነው ወላኪን ከነብዩ عليه الصلاة والسلام ነብዩ ናቸው የመደቡት ያለው ሐዲስ ሶሒህ ነው። ولكن ዑመር ከሐዲሱ ጋር ገጥሟል። እሱ ይሄ ሐዲስ አልደረሰውም ነበር። በቃ የኢራቅ ሰዎች ያልደረሳቸው የኢራቅ ሰዎች ነብዩ አድርገዋል። ነብዩ ለኢራቅ ሰዎች ዛቱ ዕርቅ ይሁንላቸው ብለዋል። ይሄ ነገር እንቲሻር አልነበረ፣ information ኡ አልደረሰም ነበር። ሰዎቹ መጡና ዑመርን ነገሩት። ያ ዑመር እኛ ኢህራም እናድርግ ሲሉት ዛቱ ዕርቅ አድርጎ አላቸው እና ዑመር እንዴት ሊመድብ ቻለ? ለአለሁ ዑመር ብዙ ጊዜ ሙልሃም ነው እንትኑ ያደረገው ኢጅቲሃድ ከምን ጋር ገጥሞለታል? ከሐዲሱ ጋር ገጥሞለት ተገኘ እንጂ ዑመር አዲስ ራሱ አቋቋመው አይባልም ይላል። ለማንኛውም ዑመር ራሱ አቋቁሞታል የሚል አለ። ምን ቡኻሪ ላይ የተዘገበ እዚህ ደግሞ ነብዩ አለይሂ ሰላቱ ወሰለም መድበዋል የሚል አለ። የአጋጣሚ ዑመር ያልደረሰው ነበር። ከመደበላቸው በኋላ ሐዲሱም ተገኘ። ምን የሚል ለኢራቅ ሰዎች ዛቱ ዕርቅ ይደረግ የሚለው ማለት ነው። አልገባችሁም መሰል ገብታችኋል ያልኳችሁ። የኢራቅ ሰዎች የት ነው ኢህራም የሚያደርጉት? ዛቱ ዒርቅ ባይኖር ኖሮ የት ነበር የሚያደርጉት? በቀኝ ነው ጥያቄ። ዛቱ ዒርቅ ባይመደብ ኖሮ የት ነበር የሚያደርጉት? እ የት ነበር የሚያደርጉት? ቀርነል መናሂል የነጅድ ሰዎች ተብሏል አይደል? ከነጅድ ከነጅድ ጀርባ ያሉት ደግሞ ኢራቆች ናቸው። ምስራቅ እንትኖች የሚባሉት ማለት ነው። ምስራቅ ክልሎች ናቸው። ለሳዑዲ አረቢያ በስተ ምስራቅ በኩል የሚገኙት ማለት ነው። እነ ኢራንና እነ ኢራቅ እነ ቱርክ ምናምን በዛ አካባቢ ላይ ነው የሚመጡት። ገብታችኋል? መጨረሻ ላይ ነብዩ ምንን አዘጋጅላቸው ለኢራቅ ሰዎች ቀርነል መናጅል ድረስ በነጅድ ላይ ሌላ በሰሜን በምስራቅ ጀኑብ ደቡብ በኩል እንዳይሄዱ በምስራቅ በሰሜን በሰሜን ምስራቅ አካባቢ ነው የሚገቡት እነሱ ወደ እንትን ሲገቡ ማለት ነው። ወደ መካ ሲመጡ የኢራቅ ሰዎች በየት በኩል ነው የሚገቡት አልኳችሁ? ሰሜን ምስራቅ ነው የሚጠቀሙት። ሰሜን ምስራቅ ቀርነል መናጅል የሚገኘው ደግሞ ደቡብ ምስራቅ ነው። በደቡብ ምስራቅ መጥተው ዙረት ሆነባቸው። ስለዚህ ችግሩን ሲናገሩ ለዑመርም አማክሮታል። ይሄን ለዑመር አማከሩት። ለዑመር ሲያማክሩት ምን አለ? በቃ እናንተ በአካባቢያችሁ ስትመጡ ቅርብ የሚሆንላችሁ ታዋቂ ቦታ ተራራ የሆነ ነገር የት ነው አላችሁ። ዛቱ ዒርቅ አሉ። በቃ ዛቱ ዒርቅ ላይ ኢህራም አለ። ዛቱ ዒርቅ መደበላችሁ። እሱ ይሄንን ተናግሯል። ወላኪን በሐዲስ ደግሞ ሳቢት አለ። ምን ነብዩ አለይሂ ሰላቱ ወሰላም ለኢራቅ ሰዎች ዛቱ ዒርቅ መድበዋል። የዑመር ኢጅቲሃድ ከምን ጋር ገጥሞ ተገኘ ከደሊሉ ጋር ገጥሞ ተገኘ ማለት ስለዚህ ዑመር መድቦታል ብቻ አይደለም የምንለው ማንም መድቦታል ነብዩ አለይሂ ሰላቱ ወሰላም አይሻ ረዲየላሁ ተዓላ ዐንሃ እነ ነብዩ ሰለላሁ ዐለይሂ ወሰለም ወቀተ ለአህሊ العراق ለኢራቅ ሰዎች የኢህራም ቦታ መድበዋል ዛተ ዒርቅን ዛተ ዒርቅ የሚባለውን ቦታ ረዋሁ አቡ ዳውድ ወነሳኢ ዘግበውታል ወአስሉ የዚህ ሐዲስ መሰረቱ እንደ ሙስሊም ሙስሊም ዘንድ አለ ይህ ሐዲስ በጣም ሰሂህ ነው ማለት ነው ነብዩ ዛቱ ዕርቅን ለኢራቅ ማድረጋቸው ሙስሊምም ዘንድ ተዘግቧል፣ አቡ ዳውድ ዘንድ ተዘግቧል። من حديث جابر رضي الله تعالى إلا ነገር ግን أن راويه የዛ ሐዲስ ዘጋቢ شك في رفعه ሐዲሱ መርፉዕ ነው መርፉዕ አይደለም ጥርጣሬ አለ። وفي صحيح البخاري ቡኻሪ ላይ በተዘገበ በሌላ አሰር አሰር ነው ሐዲስ አይደለም። أن عمر ዑመር ራሱ هو الذي እሱ ራሱ ነው وقت ذات عرق ዛተ ዕርቅን ለኢራቅ ሰዎች የመደበው ዑመር ነው ዑመር ነው ዑመር ነው የመደበው። ሁለት ነገር አግኝተናል። ዑመር ነው የመደበው ተባለ። በሌላ ሐዲስ ደግሞ ማን ነው ይላል ነብዩ عليه الصلاة والسلام። ያጋጣሚ ምንድነው የምናደርገው? ሐዲስን ለማስማማት አተሩና ሐዲስን እ ዑመር ኢስቲሃድ አድርጎ ከምን ጋር ገጥሞለታል? حتى ራሱ ደሊል ባይኖር ኖሮ አንቀበለውም። ዑመርን እንቀበለዋለን እንቀበለዋለን። عليكم بسنتي وسنة الخلفاء الراشدين سنة متبعة አላቸው እነሱ አዲስ ተሽሪዕ ያወጣን ነው وعند أحمد أحمد زن وأبي داود أبو داود زن زن والترمذي ترمذي عن ابن عباس رضي الله تعالى رضي الله عنهما الله يوجد الله شونا كابن عباس يتزجبال النبي صلى الله عليه وسلم وقت لأهل المشرق العقيق عقيق የሚባለውን ለምስራቅ ሰዎች መድበዋል ለምስራቅ ለምስራቅ ሰዎች የምስራቅ ሰዎች የሚባሉት አጠቃላይ ዓለምን በማወዳደር አይደለም ለማን አንጻር ምስራቅ ሰዎች የሳዑዲ አረቢያ አንጻር ማለት ነው አቂቅ የሚባለው ራሱ ዛቱ ዕርቅ ውስጥ የሚገኝ ነው። ራሱ ነው አቂቅን ዛቱ ዕርቅ ለማለት ፈልጎ አቂቅ የሚባለው ማን ውስጥ ይገኛል? ዛቱ ዕርቅ ውስጥ ይገኛል። አርባ ምንጭ ሲቀላ ሲቀላ የእህራም ቦታ አርባ ምንጭ የእህራም ቦታ ተደርጓል ተብሎ እንደገና ሲቀላ የእህራም ቦታ ተደርጓል ቢባል ምን ማለት ነው? በቃ እዛው ውስጥ አንድ መንደር ውስጥ ያለውን የሆነ መጥቀስ ማለት ነው። አቂቅ ማለት አቂቅ የሚባለው የሱስ የሚገኝ ነው? ዛቱ ዕርቅ መጀመሪያ ዛቱ ዕርቅ ለእነማን ነው ብለናል? ለኢራቅ ሰዎች። የሳውዲ አረቢያ ምስራቅ ሀገራት የሚባሉ እነማን ናቸው? ራሱ ኢራቅ ነው። ስለዚህ ዛቱ ዕርቅ ተመድቦለታል፣ አቂቅም ተመድቦለታል ብንል አንድ አይነት ልባችን እንደ ባቡ ውጁህ ኢህራም ወሲፈቲ ኢህራም ጥያቄ አለ የለም ባብ ውጁህ ኢሕራም ወሲፈቲ ስለ ኢሕራም አይነቶችና ወሲፈቲ ስለ ባህሪያቶች እናያለን። ውጁህ አንዋዕ ማለት ነው። ውጁህ ኢሕራም የኢሕራም አይነቶች ወሲፈቲ እና ባህሪያታቸውን እንመለከታለን። አን አይሻ ረዲየላሁ ተዓላ አንሃ ቃለት አይሻ ረዲየላሁ ተዓላ አንሃ ቃለት እንዲህ ትላለች ከረጅና መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከአላህ መላክተኛ ጋር ኸረጅና መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከአላህ መላክተኛ ጋር ወጣን ትላለች። ኢለል ሐጅ ኢላ መካ ወደ መካ ወጣን ትላለች። ረዲየላሁ ተዓላ አንሃ ኸረጅና መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነብዩ ጋር አለይሂ ሰላቱ ወሰላም ወጣን። አማ ሐጀተል ወዳ በሐጀተል ወዳ ጊዜ ወጣን ትላለች። የተነሱት ከመዲና ሲነሱ አኢሻ ነብዩ አለይሂ ሰላቱ ወሰላም ከነሱ አቦቻቸው ከመዲና ሲነሱ ዙልቅዒዳ አምስት ቀን ሲቀረው የተነሱ ዙልቅዒዳ አምስት ቀን ሲቀረው ዘጠኝ ቀን ጉዞ ነው። በእግር ነው አይደል የሚጓዝ ሲዛን ጊዜ አማ ሐጀተል ወዳ በሐጀተል ወዳ አመት ከነብዩ ጋር አለይሂ ሰላቱ ወሰላም ከመዲና ወደ መካ ሄደ። አማ ሐጀተል ወዳ በሐጀተል ወዳ በመሰነባበቻው ሐጅ አመት ነብዩ አለይሂ ሰላቱ ወሰላም ይህ አመት ሐጀተል ወዳ የተባለበት ለዓሊ ለአልቃኩም ባዕደ ሃዳ የሚል ተናግረዋል ኹጥባቸው ላይ ለአሌ ይመስለኛል ለአልቃኩም ማላገኛችሁ ይመስለኛል ባዕደ አኒ ሃዳ ከዚህ ዓመት በኋላ ላላገኛችሁ እችላለሁ ብለው ኹጥባቸው ላይ አረፋ ላይ ተናግረዋል ነብዩ አለይሂ ሰላቱ ወሰላም። ከዛው በቃ በተመለሱ በሁለት በሶስት ወር ልዩነት ውስጥ ነው የሞቱት። በሶስተኛው ወር ውስጥ ነው የሞቱት። ከዛ ከተመለሱ በኋላ ማለት ነብዩ አለይሂ ሰላቱ ወሰላም ሐጀተል ወዳዕ የመሰነባበቻው ሐጅ አሉት። አማ ሐጀቱል ወዳ የመሰነባበቻው ሐጅ ጊዜ ነብዩ አለይሂ ሰላቱ ወሰላም ጋር ከመዲና ወደ መካ ወጣን ትላለች። የወጡት በስንት ነው አልኳችሁ? ዙልቃዒዳ ስንት ሲቀረው? አምስት ቀን ሲቀረው ነው። ፈሚና ከኛ ውስጥ መን አሐለ ቢዑምራ መን አሐለ ማለት እዚህ ቦታ ላይ አይ መን አሕረመ ማለት ነው። ኢህራም ያደረገ አለ ቢዑምራ በኡምራ ኢህራም ያደረገ ለበይከ ቢዑምራ ብሎ ኢህራም ያደረገ ሶሊ ፈርዶ ዙህር ብለህ እንደምትስል ለመስጊድ እንደምንዘጋጀው ማለት ነው። ለጥፎ መጋደን ብለን ነገ እንጾማለሁ፣ ዙህር እሰግዳለሁ፣ ሱብሂን እሰግዳለሁ እንደምንለው ራሱ ዑምራ አድርጋለሁ ብሎ መነየት አለ። ምን ምን لبيك بعمرة لبيك بالحج لبيك بحج وعمرة አይነት ኢህራም አለ ማለት ነው። ኢህራም ይባላል። فمنا ከኛ ውስጥ ትላለች ከኛ ከሰሃቢዎች ውስጥ من أهل بعمرة በዑምራ ይሐረማለ ወይንም ደግሞ ዑምራን እሰራለሁ ብሎ ኢህራም ያደረጋለ ምን ይባላል ይሄ ሙተመቲ ይባላል ያው ومنا ከኛ ውስጥ من أهل بحج وعمرة ለበይከ ቢሐጅ ወዑምራ ብሎ ሁለቱ በሁለቱም ያህረም አለ ይሄ ደግሞ ምን ይባላል ስሙ ቃሪን ይባላል ሰውየው ቃሪን ይባላል ስርዓቱ ቂራን ይባላል ቂራን አጣምሮ ማድረግ ማለት ነው ተመቱዕ ማለት መጣቀም መደሰት ሙተመቲዕ ማለት የሚጠቀም ማለት ነው እናየዋለን አማ ሐጀተል ወዳ በሐጀተል ወዳ አመት ከሚና ከኛ ውስጥ ስንሄድ ያው ከመዲና ወደ መካ እየመጡ ነው። ፈሚና መን አሐለ ቢዑምራ በዑምራ ኢህራም ያደረጋለ ሙተመቲ ይባላል። ومنا من أهل بحج وعمرة በሐጅና በዑምራ ደግሞ ኢህላል ያደረጋለ ኢህራም ማለት ነው። ኢህላል ማለት ومنا ከኛ ውስጥ من أهل بحج ሐጅ ብቻ አደርጋለሁም ያለ አለ። ይህ ደግሞ ምን ይባላል? ሙፍሪድ ይባላል ወይንም ስራው ኢፍራድ በነጠላ መስራት ሀጅን ብቻ መስራት ማለት ነው። ኢፍራድ ሙፍሪድ ማለት ለነጠላ የተዘጋጀ ማለት ነው። ሀጅን ብቻ ለመስራት አልገባችሁም? ወአሐለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ኢህራም አድርገዋል አለች። ቢልሐጅ በሐጅ ኢህራም አድርገዋል ትለናለች። ምንድናቸው ማለት ነው? ከሶስቱ ምንድናቸው ማለት ነው? በዚህ ሐዲስ ነው ሙፍሪድ ናቸው። በሌላ ሐዲስ ሙተመቲዕ ናቸው ተመተዓ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢልዑምራ የሚል አለ። ነብዩ አለይሂ ሰላቱ ወሰለም ተመቱ ኢህራም አድርገዋል የሚል ሌላ ሶሒህ ሙስሊም ሐዲስ አለ። እዚህም ስንመጣ ሶሒህ ነው ሙተፈቅ ዐለይህ ነው። ሌላ እነ ኢብኑል ቀይም ደግሞ በእንትን የመጣለ ወደ ሀያ ምናምን ሐዲሶችን ያመጡት ነብዩ አለይሂ ሰላቱ ወሰላም ቂራን ነው የሰሩት። ያንን ነው ራጅ ሐዲስ የወሰዱት ነብዩ ቂራን ነው የሰሩት። ቂራን ለማንኛውም እሺ እንጨርሰው። ፈአማ ፈአማ መን አህለ ቢዑምራ ዑምራ አደርጋለሁ ያለና በዑምራ የአህረመ ሰው ፈሐለ ይፈታል። ወአማ መን አሐለ ቢሐጅን ፈሐለ ይፈታል። በትንሽ ሰርቶ ምን ይሆናል ማለት ነው? ከስርዓቱ ይወጣል ማለት ነው። ከእንትን የአካባቢ ልብስ ወይ ሽቱ መጠቀም፣ ማግባት፣ መዳር ምን የሆኑ የመሳሰሉ ነገራቶች ክልክል የሆኑበት ነበር። ዑምራውን ካደረገ በኋላ ከጨረሰ በኋላ የሐጅ ጊዜ እስከሚደርስ ድረስ ዘመካከል ላይ ክፍተት አለው ይጠቀማል ማለት ነው። እሺ እየሰማችሁ ነው። ተመቶ የሚያር ሶስት አይነት እድሜ ሶስት አይነት ተመቶ አለ፣ ቂራን አለ፣ ኢፍራድ አለ። ሶስት አይነት የኢህራም አይነት ማለት ነው። አሁን በቀራረው ሐዲስ ላይ ተነገረች። ተመቶ ማለት ስሙ በትክክል ተመቶ ማለት መጠቀም መደሰት መጠቀም መደሰት ማለት ነው። ያ ማለት እንደታ እንዴት ነው የሚያደርጉት? ይሄን ሲያርሙ መጀመሪያ ሲሄዱ ኢህራም አድርገው ሲሄዱ ምንድነው ኢህራም የሚያደርጉት? ዑምራን ነው ኡምራን ኢህራም ያደርግና አንድ ሰው መካ ይደርሳል። እየሰማችሁ ነው አይደል? ኡምራን ለበይከ ቢል ይልና ኢህራም አደረገ አለቀ። እዛ ሲደርስ ጠዋፍ ያደርጋል። ጠዋፍ ካዕባን ሰባት ጊዜ ይዞራል፣ ይወጣል። በይነ ሶፋ ወልመርዋ ሰባት ጊዜ ይመላለሳል። ምን ቀረው? ጸጉሩን ይላጫል ወይ ያሳጥራል። ምን አለቀ ማለት ነው? ኡምራ ጨረሰ። ካሁን በኋላ የአካባቢ ልብስ መልበስ ይችላል። ከአሁን በፊት ግን ኢህራም ስላደረገ የኢህራም ልብስ ብቻ ነበር የሚለብሰው። ሽቶ አይጠቀምም ነበር። ከሚስቱ ጋር ግንኙነት አይፈቀድም ነበር። ማግባት፣ መዳር የመሳሰሉት አይፈቀዱም ነበር። አሁን ግን ኡምራዋን ከጨረሰ በኋላ ምን አደረገ ማለት ነው። ተፈታ ማለት ምን ነው። ተፈታ ማለት ከዚህ ከሐራም ተመለሰ። ይሄ አለቀለት ማለት ነው። ካሁን በኋላ የሀጅ ስራ እስከሚደርስ ድረስ ማንኛውን ነገር መጠቀም ይችላል። ሽቶ ይጠቀማል። የአካባቢ የተፈታ ልብስ ይለብሳል። ከሚስቱ ጋር ግንኙነት ይችላል። ማግባት ይችላል። መዳር ይችላል። ማጨት ይችላል። እነዚህ ሁሉ ተፈቀዱለት። ልክ ስምንተኛው ቀን ሲደርስ ምን ይላል? ለበይከ ቢልሐጅልና በስምንተኛው የምን ስምንተኛው በዙልሕጃ ስምንተኛው ነገ በዘጠነኛው ምን ሊሆን ማለት ነው? አረፋ ላይ ሊቆም ዛሬ በስምንተኛው ኢህራም ያደርግና የት ሄዶ ያድራል? ሚና ሚና ያድርና ከሚና ጠዋት በዘጠነኛው የት ይሄዳል? አረፋ ይሄዳል ማለት ነው። የሐጅ ስራ እስከሚጀመር ዑምራን ጨርሶ እዚህ መካከል ላይ ምን ይሰራል ማለት ነው? በኢህራም ምክንያት ሐራም የሆኑበት ነገራቶች ሁሉ ሐላል ሆነውለታል። ሙተመቲ የተባለው እነሱን ስለሚጠቀም ነው። አልገባንም? ይሄ ሙተመቲ ይባላል። أفضل ም ይሄ ነው። እንደ أكثر العلماء ይሄ ነው አፍሶል ነብዩ አለይሂ ሰላቱ ወሰለም ቂራን አድርገዋል ነው ያለው። ወይም ደግሞ ሁለተኛው አይነት ቂራን ነው። ቂራን ማለት ቂራን ማለት መጀመሪያ ሰውየው ከኢህራም ቦታ ሲነሳ لبيك بالحج والعمرة አለ። ሐጅንም ዑምራንም አንድ ላይ ኢህራም አደረገ። አንድ ላይ አንድ ላይ ከዛ መካ ይገባ። መካ ሲደርስ አሁን ይሄ ሰው ኢህራም አድርጎ ሲገባ ሁለት በአንድ ላይ ነው አይደል ኢህራም ያደረገው? ልብስ ምን አይነት ልብስ ነው የሚለብሰው? የኢህራም ልብስ ነው የሚለብሰው። ሽቶ መጠቀም ይችላል አይችልም? ግንኙነት ይችላል አይችልም? ማግባት ይችላል አይችልም? መዳር ይችላል አይችልም? ማጨትም አይችልም። ይሄ ሁሉ ክልክል ነው በሱ ላይ። ከገባ በኋላ መካ ምን ያደርጋል? እንደገባ ጠዋፍ ያደርጋል። ምን ጠዋፍ አልከዕባ ያደርጋል። ከዛ ይወጣል፣ ሰዕ ያደርጋል። ጸጉሩን ይስተካከላል አይስተካከልም? የኡምራውን ጠዋፉንና ሳዕዩን ብቻ ካደረገ በኋላ ይቆጠባል። አልተፈታም። ቢቆረጥ ቢቆረጥማ ኖሮ ሊፈታ ነበር። ግን ተመቶ ስላልሆነ ቂራን ስለሆነ ያህረመው ምን ያደርጋል ማለት ነው። ኢህራም እንዳደረገ መሐረማት ነገሮችን በዛው በሐራምነታቸው ይቀጥላሉ። እስከ መቼ? የሐጅ ስነ ስርዓት እስከሚጠናቀቅ ድረስ። ይሄ ቂራን ይባላል። እዚህ መካከል ላይ ክፍተት የለም። ቂራን ይባላል ይሄ። ይሄን የሚያደርገው ሀዲያ ወይንም ደግሞ የሚታረድ እርድ ይዞ የሄደ ሰው ነው። ነብዩ ቂራንን ያደረጉት ምን ስላደረጉ ነው? የሚታረዱ እንስሶችን ይዘው ስለሄዱ ነው። የምታረድ እንስሳ ይዞ የማይሄድ ሰው ምን ኢህራም ማድረግ አለበት ማለት ነው? ተመቱ። ይሄ ነው የሚመከረው። ተመቱ። አሁንም ብዛት ሀጅ ቦታ ላይ ሲመክሯችሁ ኤርፖርት ምን አድርጉ ነው የሚሏችሁ? ሀዲያ ላያችሁም። አዎ፣ ስለዚህ ተመቱ ኢህራም አድርጉ ነው የምትባለው። ኢፍራድ ማለት ደግሞ ከዚሁ ስትነሳ ሀጅን ኢህራም ታደርጋለህ በቃ ለዑምራ ራሱን የቻለ ስራ የለውም። የሐጅን ስራ ትሰራለህ፣ እዛው ውስጥ ዑምራ ይኖራል። እዛው ሐጅ ስራ ውስጥ ችግር የለም። ገብታችኋል? ግልጽ እስኪ ያልገባው ተመቱዕ ምንድን ነው? ተመቱዕ ማለት እ መጠቀም ትርጉሙ መጠቃቀም መደሰት መስራት ይሄ ብቻ ነው። ትርጉሙ እሺ አካሙ ምን ማለት ነው? አቃሙ ምን ምን ምን ስራ ማለት ነው? መጀመሪያ እህራም አድርጎ እህራም ቦታ ላይ ተዘጋጅቶልናል። የኛ እህራም ቦታ የት ነው? የለምለም የለምለም ላይ እህራም አደረግ ከዛ ምን እናደርጋለን ማለት ነው? ምን አይነትን ኢህራም ያደረግ ነው? እስኪ እንደዚህ ተመቶ አደረግን ይባላል። ከዛ ይሄድና መካ ምን ያደርጋል? ጠዋፍ ከዕባን ሰባት ጊዜ ይዞራል። ከዛው ቀጥሎ ምን ያደርጋል? በይነ ሶፋውል መርዋ ሰባት ጊዜ። ከዛ ምን ያደርጋል? እግሩን ያስተካክላል፣ ይቆረጣል ወይም ይላጫል። ከሁለት አንዱ። ይህን የሚያደርገው ማን ነው? ሙተመቲዕ ነው። ሙተመቲዕ እሺ። ይችን ካደረገ በኋላ ምን የተመጡ ትርጉሙ ምን ይሆናል ማለት ነው? እዚህ ላይ አሁን አለቀ አይደል? ይሄ ሰውዬ ሐጅን ኢህራም የለበትም ዑምራንም ጨርሷል። እዚህ መካከል ላይ normal ነዋሪ ነው ማለት ነው። ምን ያደርጋል? ቲሸርትም ይለብሳል፣ ጀለብያም ይለብሳል። የእህራም ልብሱን አጣጥፎ ያስቀምጣል። ሻንጣው ችግር የለም አይለብስም ማለት ነው። በዚህ ተግባባል። በኢህራም ምክንያት ሐራም የነበሩበት ነገራቶች ሁሉ ሐላል ይሆናሉ በኢህራም። ከዛ በፊትም ሐራም የሆነ ሐላል ይሆናል ማለት ነው። እሺ ቅራን የሰራ ቅራን ማለት ምንድን ነው? ካሊ ካሊ ገብቷል አልገባም። እሺ ቂራን ማለት ምንድን ነው? መጀመሪያ ኢህራም ቦታ ሂደን ምንድን ነው የምንለው? ለበይከ ቢልሐጅ ወልዑምራ ሐጅና ዑምራን አህርም ያለው ይላል አንድ ከዛ ልብሱን ለብሷል፣ ተዘጋጅቷል። ኢህራም ልብሱን ለብሶ ሽቱን ካሁን በኋላ ርቆ ማንኛውንም ግንኙነት የሚባለውን ነገር ርቆ ዓለማዊ ደስታን ነገር ይርቅና ወደ ኢህራም ብቻ ገባ። እሺ ሄደ መካ ምን ያደርግ? ጠዋፍ ያደርጋል። ጠዋፍ አልቁዱም የመግቢያ ማለት ነው። ጠዋፍ አደረገ። ከዛ ቀጥሎ ሰዓይ በይነ ሶፋ ወልመርዋ ያደርጋል። ቀጥሎ በቃ የት ይመለሳል ማለት ነው? ሆቴሉ ይመለሳል ማለት ነው። እስከ መቼ ድረስ ነው እንደዚህ የሚያደርገው? የሀጅ ስነ ስርዓት እስከሚያልቅ እዚህ መካከል ላይ ክፍተት የለለችም። ሁልጊዜ አንደኛ ጸጉሩም እንዳይነቃቀል ይጠብቃል፣ አያድንም፣ የተከለ ሽቶ አይጠቀምም፣ ግንኙነት አይችልም ከሚስቱም ጋር ካለ በቂራን ከሆነ ማለት ነው። ይቀጥላል። እኔ ዋበሽ ነው። ገብቷችኋል? እሺ ኢፍራድ ማለት ደግሞ ምንድን ነው? ዋበሽ ናቸው። እሺ ከን እነዚህ ሶስት አይነት አሰራር አሉ። ከዚህ ውስጥ ነብዩ አለይሂ ሰላቱ ሰላም የሰሩት የትኛውን ነው? የሚገርመው ቂራንንም አድርገውታል የሚል ሐዲስ አለ። ተመቱ ተመተዐ ረሱሉላህ የሚል ሐዲስ አለ። አፍረደ ራሱ ሐጅ እንደውም ኢክራም ነው። ወአህለ ረሱላህ ሰለላሁ ዐለይሂ ወሰለም ቢል ሐጅን አለ። ሐጅን ብቻ ነው ኢህራም አድርገዋል ያለው። ይሄ ኢፍራድን ይጠቁማል። ሌላ ቦታ ደግሞ ምንንም ይጠቁማል። ነብዩ አለይሂ ሰላቱ ወሰላም ቂራን እንዳደረገው የሚጠቁማል። ተመቱዕም አድርገዋል የሚል አለ። ለኢፍራድም ይሄ ሐዲስን ይመስል የሚጠቁም ቂራንንም የሚጠቁም አለ። ውስጥ ግን ዋድሕና በጣም ራጂህ ያደረጉት እነ ኢብኑል ቀይም የትኛውን ነው? ከሶስቱ ቂራንን ነው። ነብዩ አለይሂ ሰላቱ ወሰላም ሐጀተል ወደ አንድ ሐጅ ብቻ ነው አይደል ያደረጉት በእድሜያቸው አንድ ሐጅ ብቻ ነው የተደረገው። ያችን አንድ ሐጅ ሲያደርጉ እሷኑ በቂራን ያደረጓል። ለምን ነብዩ አለይሂ ሰላቱ ወሰላም ሙተፈቅ አለይ በሆነ ሐዲሳቸው ሲናገሩ ለው እስተቅበልቱ መስተርበርቱ ለማሱቅቱል ሀዲ ብለዋል። ነብዩ አለይሂ ሰላቱ ወሰላም ሱሐቦቹን ምን አሏቸው? ተመቱ አድርጉ አትችሉም አሏቸው። ተመቱ ማለት ምንድነው? ዑምራን ካደረጉ በኋላ ሀጅ ድረስ እዚህ መካከል ክፍተት መፍጠር ማለት ነው። ይሄ ጥሩ ነው። አንድ ሰው ስሜት ሊያስቸግረው ይችላል ከሚስቱ ጋር ከሆነ የአጋጣሚ ያ ነገር እንዳይፈጠር ምን አደረጉ? ተመቱ አድርጉና ዑምራው ከጨረሳችሁ በኋላ እስከ ሀጅ ድረስ ክፍተት ይፈጠርላችኋል፣ እንደፈለጋችሁ ትሆናላችሁ ነው። ሰሃቢዎች ደነገጡ። ነብዩ ቂራን አድርገው እኛም በተመቱ እንደት ያዙናል አሉ። ነብዩ አለይሂ ሰላቱ ወሰላም እንዳሏቸው አሏቸው ለው ተቅበልቱ መስተድበርቱ አሁን ያስኩትን ነገር ወደፊት መቀየር ብችል ኖሮ ለማስቁቱል ሀዲየ የሚታረድ ነገር እርድ ነገር ይዤ አልመጣም። እርድ ካላስኩ ደግሞ እንደናንተው ተመጡ አድርግ ነበር። ስለዚህ ተመጡ አድርጉ ምን ችግር አለው አሏቸው። ተግባባን። ነብዩ የትኛውን ያደረጉት ማለት ነው? ቂራንና ያደረጉት ቁርአንን ያደረጉት ነብዩ አለይሂ ሰላቱ ወሰለም ወደ 20 ሐዲሶችን ነው ኢብኑ ልቀይም ራጅህ አድርገው ያመጡት። ሶስቱም የሚያስይዝ ሐዲስ አለ። ተመቱዕም አድርገዋል፣ ኢፍራድም አድርገዋል፣ ቂራንም አድርገዋል ነው የሚያስመስለው። ወላኪን ረጃህ ሀዘ ሸይኽ ምን የሚለው ቂራን የሚለውን የሱ እንደሌላ ጠንክረው እሺ ከቂራንና ከተመቱ የትኛው ይበልጣል? ይሄን ደግሞ ነው ከቂራንና ከተመቱ የትኛው ይበልጣል? እ የትኛው ይበልጣል? በደረጃ ማለት ነብዩ ነብዩ አለይሂ ሰላቱ ወሰለም ከሶስቱ የትኛውን ነው ያደረጉት? ሶስቱንም ያስመስላል። ግን የትኛው ነው? ኢራን የሚለው ነው በጣም ራጅህና ራጅህ የሚሆነው ከደሌል በኩል። እሺ ነብዩ አለይሂ ሰላቱ ወሰለም እርሶ ቂራን አድርገው እኛን እንዴት በተመቱ ያዝናል ያ ረሱላህ ሲሏቸው ሰሃቢዎች ምንድን አሉት? ነብዩ አለይሂ ሰላቱ ወሰለም እኔ ይሄንን የዘንድሮውን ወደፊት ብቀይረው ኖሮ ምን አደርግ ነበር አሉ። ተመቱ እንደናንተ አደርግ ነበር አሉ። እዚህ ላይ እናወዳደራለን። የሰሩት ምንድን ነው? ቂራት ግን አድርጉ ብለው ያበራታቱት የቱን ነው? ተመቶ። ስለዚህ የቱ ይበልጣል? ነብዩ የሰሩት ይበልጣል ወይስ አድርጉ ብለው ያሉት ይበልጣል? እሺ እናንተ ይመረጣችሁ አይደል? የትኛው ይበልጣል? ያዘዙት ምን እንዳሉ ታውቃላችሁ? ቂራን ይበልጣል አሉ ዑለማዎች። ምንን ሲሏቸው አይ ነብዩ ያደረጉት ስለሆነ ነብዩ ቂራንን ሲያደርጉ እኮ ሰሃቦች ሲያጨናንቋቸው ሲጠይቋቸው እኔ ወደፊት መቀየር ብችል ኖሮ ሀዲያ ይዤ ባልመጣ ኖሮ ተመቶ አደርግ ነበር ብለው እኮ ነግሯቸዋል ስትላቸው ቁርአን ይበልጣል ያሉ ሰዎች አይ ይሄ እኮ የሰሃቦችን psychological ለመጠገን እንጂ እውነት ተመቱዕ ይበልጣል ማለታቸው አይደለም ብለው መለሱ። ይሄን ብለው መልሰዋል። ولكن እንደዚህ አይነት ስራ አይሰሩም። ነብዩ عليه الصلاة والسلام direct መንገድ ያለባቸውን ነገር ምን ሙበልህ ናቸው አይደል? እውነታውን ነው እንጂ የሚናገሩት psychological እንዳይጎዳ ምን እንዳይል እንደዛ አይደል ፊት ለፊት በቃ ይሄንን ባድርግ ኖሮ አደርግ ነበር ብለው ተመስል ግን ምን ምን ያደርጋሉ ዑለማዎች ለአል እንትን ሀዲያ ያለው ሰው ምን ያድርግ ለሱ ምን ይበልጣል ቂራን ይበልጣል ሀዲያ ለሌለው ምን ይበልጣል ተመቱ ይበልጣል ይሄን እናድርግ ብለን ኢብኑ ተይሚያና ሲያደርጉ ሁለቱን ማለት ነው አልገባችሁ? እ እ ምን ልዩነቱ የምን ተመቱ ተመቱ ክፍተት አለ ምኑ እንዳካሄድ ነው። ለምሳሌ አንተ ሸዋል ውስጥ ከሄድክ አንድ ወር ምናምን አለ። ሸዋል ውስጥ ከሄድክ ዙልቀዒዳ ውስጥ ዋናው እኮ እስከ ዙልሂጃ ስምንተኛው ቀን ድረስ ነው አይደል የተባለው? ራሱ እስከ ውቁ ፈላረፋ ድረስ መውሰድ ምትችላለህ። ዋናው ውቁ ፈላረፋ ብቻ ድረስ ችግር የለም። እስከዛ ድረስ ክፍተት አለ። አሁን ነብዩ አለይሂ ሰላቱ ወሰለም ተመቶ አድርጉ ሲሏቸው ነብዩ ከእንትና ከመካ ከመዲና ሲነሱ ስንት ቀን ሲቀር የተነሱ ብለናል። ዙልቀዒዳ አምስት ቀን ሲቀረው አይደል? ዙልሕጃ አራት ቀን ለዘጠኝ ቀን ነው መካ የገቡት። ስለዚህ ስንት ቀን አለ ነው ከዙልሕጃ በዙልሕጃ በስንተኛው ቀን ገብተዋል ማለት ነው እ በአራተኛው ገብተዋል ማለት ነው አይደል? ስለዚህ አራት አምስት ስድስት ሰባት ስምንት በቃ አንድ አራት ቀን ብቻ ነው ያላቸው ክፍተት። በስምንተኛው እንትን ሊሄዱ ሚና ላይ እሺ ማለት እቺን እቺን ቀን ለመጠቀም ነው ተመጥ ያደረጉት። ለኛ ደግሞ ቀድመን ከሄደ እነሱ ዙልቀዒዳ አምስት ቀን ሲቀረው ስለተነሱ ነው። እኛ ሸዋል ውስጥ ብናይ ኢህራም አድርገን ሸዋል ውስጥ ዑምራህን ሲጨርስና እስከ ዙልሕጃ ስምንተኛው ቀን እንደዚህ መካከል ክፍተት ረጅም አንድ ወር ከአስራ አምስት ቀን ከሀያ ቀን ልዩነት ሊኖር ይችላል መካከል ላይ ያን ሁሉ ትጠቀማለህ ማለት ነው። ተመቶ ያደረገ ሰው አልተግባባን። እ አዲስ አ ከመካ በኋላ ነው በዘጠነኛው አመት ነው የተደረገው። ነብዩ በአስረኛው ሞቱ። ከተከፈተ በኋላ አይ መዲና ነች። መካን ከፈቱና ያው አስተዳደር አስቀምጠውባት መዲናቸው ተመለሱ። ሂጅራ የሄደ ሁሉ እኮ ወደ መካ አይመለስም። በቃ አልኳት። ነብዩ በስምንተኛው ከከፈቱ በኋላ በዛ ሁነይን ጣው እንትን እንትና ሁነይን ዘመቱ። ሁነይንንም ከከፈቱ በኋላ ለጂዕራና ምንን ከከፈቱ በኋላ መካን ለተወሰኑ ሰዎች ሰጡና አስተዳድሩ ብለው ወደ መዲናቸው ተመለሱ። ራሱ መሀጅር ሁሉ ተመልሷል። እዛው ሂጅራ ሄዱበት ሀገር ነው። ለሐጃቸው በዘጠነኛው ዓመት ተመልሰው ወደ መካ መጡ። ለሐጅ ተባባናል። ግልጽ ነው። ወአማ መን አሐለ ቢሐጅን አው ጀመዓ በይነ አልሐጅ ወልዑምራ ፈለም ይሕሉ አልተፈቱም ሐታ ካነ የውም ነህር የውም ነህር እስከደረሰበት ሰዓት ድረስ አልተፈቱም። ሐዲሱ ሙተፈቅ አለይህ። ይህንን አካም በጣም ያዙት ባሉ ላለሁ የገባችሁ አይመስለኝም። እሺ ዑምራ ኢህራም ያደረገ ሰው ፈሐለ ምን ማለት ነው? ተፈታ ሙተመቲ ስለሆነ ይፈታል አይደል? ዑምራውን ከጨረሰ በኋላ የሐጅ ስራ እስከሚደርስ በመካከል ላይ ክፍተት አለው። ወአማመን መን አሐለ ቢሐጅን በሐጅ ብቻ ኢህራም ያደረገ ሙፍሪድ ማለት ነው። አው ጀማዓ በይነ አልሐጅ ወልዑምራ ወይ ሐጅና ዑምራን ኢህራም ያደረገ ቃሪን ማለት ነው። ፈለም የሕሉ እነዚህ አልተፈቱም ሐታ ካነ እስከደረሰ ድረስ ምን የውመ ነህር የውመ ነህር ዒዱ ማለት ነው። የውመ ነህር ማለት እኮ የእርዱ ቀን ማለት ነው። የእርድ ቀን ግመል የሚታረድበት ቀን ስለሆነ የውመ ነህር ይባላል። ማን ማለት ነው? የውመ ነህር ማለት የአረፋ ዒድ ማለት ነው። ዒዱ አስረኛው ቀን ነው። አረፋ አብዶል አረፋ ወቁፈል አረፋ ዘጠነኛው ነው። በአስረኛው ቀን አስረኛው ቀን ውስጥ ብዙ ነገራቶች ይሰራሉና አስረኛው ቀን ውስጥ ረሚል ጀመራት አለ፣ ዘብህ ታደርጋለህ፣ ጸጉር ትላጫለህ፣ طواف الإفاضة ዋናውን ታደርጋለህ። የዛን ቀን ልትፈታ ትችላለህ። ብዙ ነገር ማለት تحلل الأول ና تحلل الثاني የሚባል ቢያንስ تحلل الأول ን ታገኛለህ። ግንኙነት አትችልም እንጂ ሽቱ መቀባት የምትችልበት step ላይ ልደስ ትችላለህ። ሁለት ተሐሉሉ ይችላሉ ማለት ነው። ገብቷችኋል? ለማንኛውም ሙፍሪድና ቃሪን ምን አላደረጉም ማለት ነው። فلم يحلوا ምን ማለት ነው እ አልተፈቱም። የተፈታው ማን ነው? የተነቴ ማና ማናቸው ያልተፈቱት? ሙፍሪድና ቃሪን ቂራን የሰራው ሰውዬና ሙፍሪዱ ኢፍራድ አደረገ። ኢፍራድ ያደረገ ማለት ምን ማለት ነው? ሙፍሪድ ማለት በሀጅ ብቻ ኢህራም ያደረገ። ቃሪን ማለት ምን ማለት ነው? ሐጅና ዑምራን አንድ ላይ ያደረገ ማለት ይሄንኛው ተፈቷል ማለት መካከል ላይ ምን ማለት ነው? ሙተመሲው ተፈቷል ማለት ነው። ከመካከል ላይ ምን አለ ማለት ነው? ጋፕ አለ ማለት ነው። ዛሬ አልቀራም። ነገሩ ከአሁን በኋላ አካም አይደለም እንደዚህ መስራት